الحمد لله الحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين مستمعي الأكارم نتدارس اليوم من كتاب بلوغ المرام من أدلة الأحكام من حديث 664 حديث جابر بن عبد الله ونحن نوجد في كتاب البيوع باب شروطه وما نهي عنه ومن يقرأ المتن فليتفضل مشكورا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على مبعوث رحمة للعالمين للعالمين نبينا محمد وعلى آله والسابه والتابعين ومن تبهم بإحسان إلى يوم الدين وعن جابر بن عبد الله رضي الله عنه كان على جمل له قد أعيا أعيا فأراد أن يسيبه قال فلحني النبي صلى الله عليه وسلم فدعا لي وضربه فسار سيرا لم يسير مثله فقال بيعنه بأقية قلت لا ثم قال بيعنه فبيعته بأقية فبيعته بأطية واشترت حملانه إلى أهله فلما بلغت آتيته بجمل فنقدني بثمنه فنقدني بثمنه بثمنه ثم رجعت فأرسل في أثري فأرسل في أثري فقال أتراني ما كس أتراني ما كسمت ما كستك لأخذ لآخذ جملك خذ جملك ودراهمك فهو لك متفق عليه وهذا سياق لمسلمين وعن جابر بن عبد رضي الله عنهما أنه كان على جمل له قد أعيا فأراد أن يسيبه قال فلحقني النبي صلى الله عليه وسلم فدعا لي وضربه فصار سيرا لم يسر مثله فقال بعنيه بأقية قلت لا ثم قال بعنيه فبعته بأقية واشترى حملانه إلى أهلي فلما بلغت آتيته بالجمل فنقدني ثمنه ثم رجعت فأرسل في آثري فقال أتراني ما كستك لآخذ جملك خذ جملك ودراهمك فهو لك متفق عليه وهذا السياق لمسلم طيب ከጃብር ኢብኑ አብዱላህ ተዘገበ ስራውን አላህ Subhanahu Wa Ta'ala ይውደድለትና ጃብርንም ያባቱንም ያብደላህንም አንሁ ካነ የጃብር ነበረ አላ ጀመልን በግመል ላይ የግመል ስሙ ብዙ ነው ጀመል ይባላል ናቃ ይባላል ኢቢል ይባላል ያው ብዙ ስም አላቸው طيب ግመል ላይ ነበረና ለሁ ማት የራሱ የሱ የሆነ ማለት ነው ለሁ የርሱ የሆነ ችግሩ ባይሆን ቀድ አዕያ ደክሟል እንዳለ ግመሉ ደክሟል ግመል ደከመ ማለት እንግዲህ ያው ጉዞው በጣም ኃይለኛ ነበር ማለት ነው ወይም ያው ጤና የለውም ወይም ደግሞ ርቦታል ማለት ነው فاراد ان يسيبه ከመድከሙ የተነሳ እሱን ጋልቦ ከመሄድ መልቀቁ ይሻላል በእግሬ ብጓዝ ይሻላል ብሎ ሊለቀው እስከማ ድረስ ደርሷል ድክመቱን ሲገልጹ ነው ይህ በእንዲህ እንዳለ ቃለ ፈላሂቀን ነብዩ ሰለላሁ ዐለይሂ ወሰለም ድንገት ነብዩ ዐለይሂ ሰላቱ ወሰለም ደረሱብኝ አለ ከኋላ ሲያውት ያው ግመሉም ደክሟል እሱን ተሰላጅቷል እንግዲህ እዚህ ላይ ደግሞ ይሄን ግመል ለሰን ማን ልግዛው ነገር መጣ ፈደዓሊ ዱዓ አደረጉልኝ አለመጀመሪያ ግመሉ ላይ ዱዓ አደረጉለት ተጨንቁን ያገኙት ወደረበሁ ያው ትንሽ ገረፍ ገረፍ አረጉ መታ መታ አደረጉት ግመሉን ዱዓ አድርገው መታ መታ ሲያረጉት ፈሳረ ሰይረን ጠደፈ እንዳለ ጉዞን ተጓዘን የሚለው ፈሳረማ ተጓዘ ከሚገባው በላይ ሰይረን ተውኪድ ይሉታል ይሄን ፈሳረ የሚለው ብቻ በቂ ነበረ ሰይረ መደገሙ ጉዞ በጣም ጠንካራ ጉዞ ነበር ማለት ነው የሚያሳየው ለም يسر مثله አለ እንደውም ደገመው ካሁን ቀደም ሄዶት የማያቅ ሄደት ነው የሄደው የተጓዘው እንደደከመ እንኳን ቢጠይቁት ጥሩ ነበር አሁን እንደዚህ ካማረበት በኋላ فقال بعنيه بأقية አንድ ኡቅያ ሽጥልኝ በአንድ ኡቅያ ይሄን ግመል ሽጥልኝ ማለት ነው ተሻጩ ግመሉ ነው ዋጋው ኡቅያ ነው ኡቅያ ማለት 40 ድርሃም ነው ይላል አንድ ኡቅያ 40 ድርሃም ነው ያው አሁን ለሪያል ዶላር የምናውቀው ለማንኛውም ባላቸው ሂሳብ እንስራው 40 ኡቅያ ማን ነው ኡቅያ በኡቅያ ሽጥልኝ ማለት አንዱ ኡቅያ 40 ስለሆነ በ40 ድርሃም ሽጥልኝ እንደማለት ነው ቁልቱ ለአልሸጠውም አልኳቸው አለ ثم قال بعني عربا ከሽጥልኝ እንግዲህ ቅድም ዱአ አድርገው እንደዚህ አጠንክረውለት ሲማጸኑት እንቢ ማለትም ቸገረውና እሺ አለ فبعته بأقية በኡቅያ ሸጥኩላቸው አለ ባይሆን ወሽተረጡ ይሄን የፈለግነው መሐል ሻይዳችን ወሽተረጡ ቅድመ ሁኔታ አስቀመጥኩኝ ሁምላነሁ ማለት መጋለቡን ይሄን ግመል ልጋልበው ኢላ አህሊ ቤት እስከምደርስ መኪናም ገለ ይሸጣል ከደረስኩ በኋላ እንጂ ወርቄ አልቀርም ማለት ነው እዛ ድረስ ልጋልበው ከዛ ላስረክቡ እንስማማላቸው በዋጋው ተስማምተዋል በመሸጥም ተስማምቷል ቅድመ ሁኔታ ግን እቤቴ ድረስ ልነዳው ማለት ነው ልጋልበው ማለት ነው እሺ ብለው እሳቸውም ተስማሙ ማለት ነው እሺ ፈለማ በለغቱ እቤቴ እንደደረስኩኝ አተይቱሁ ቢልጀመል ያንን ግመል አምጥቼ አስረከብኳቸው ማለት ነው أتيته ማለት መጣኋቸው ማለት ነበረ بالجمل ካለ ግን ግመሉን አምጥቼ አስረከብኳቸው ማለት ነው فنقدني ثمنه እሳቸው ማሻአላ ዋጋውን cash ከፈሉኝ አለ نقد ማ cash ማለት ነው فنقدني ثمنه ዋጋውን ካሽ ከፈሉኝ ዱቤ አይደለም ብሬን ተቀብያችሁ ቀያዬን ተቀብዬ ወደ ቤቴ ثم رجعت ተመለስኩኝ ከሳቸው ወደ ቤቱ እየሄድኩ ይያለ ወደ ቤቴ ፈአርሰለ ፊ አተሪ ከኋላዬ ሰው ላኩ ማለት ነው ፈአርሰለ ላኩብኝ መልክተኛ። ፊአሰሪ ከኋላዬ ማለት ነው ያው ዱካን ተከትሎ መጣ ከለ ይባላል ዱካ ማለት አሰር ማለት አሻራ ማለት ነው ወይም ደግሞ ዱካ ማለት ነው ዱካ ካወቃችሁ ከኋላዬ ለማለት ተፈልገው ዋናው ቁም ነገሩ فقال አለኝ አቱራኒ ማከስቱከ ሊአخذ ጀመለክ አሁን ስትበው እውነት አቱራኒ ትገምተኛለህ ታስበኛለህ ማለት ነው ማክቱከ ማለት بمعنى ያጎደልኩህ ገንዘብህን ወይም ደግሞ ዋጋው የማጎልብህ መሆንን ታስበኛለህን ማለት ዋጋው እንዲሁ በርካሽ የበላሁብህ የወሰኩብህ አድገህ ትገምተኛለህ ካንተ ያንተን ግመል ለመውሰድ ለመያዝ ብዬ ዋጋውን አዘቃዝቄ ጥዬ ያከሰርኩ ያጎደልኩ መሆን ትገምታለህን እንዳትገምት ነው خذ ያዝ ጀመረከ ግመለህን ወደራህመከ የሰጠሁንን ብር ይዘክድ እሳቸው ሊቀልዱት ነው እንጂ ግመሉን ፈልገው አይደለም እንደዛ ታውታው ሽጥሊ ሲሉት የነበረው ለማንኛውም ግን በእለቱ ግብይት ተብሎ ተገበያይተዋል እሳቸውም ከፍለዋል እሱም ሸርጡን አስቀምጦ ግብይቱ ላይ ተስማምቷል ያን ስምምነት መስማማታቸው ራሱ ነብዩ አለይሂ ሰላቱ ወሰለም ይህ አይነቱን ቅድመ ሁኔታ ማስቀመጥ እንደሚቻል ሐዲሱ ያሳያል ማለት ነው ከዛ خذ ጀመለከ ግመልህን ያዝ ወደራሂመከ ብርህን የሚያዝ فهولك ላንተ ተሰጥቷል ስጦታ ነው ግመልህን ማልወስድብህም ብርህም አይጎልብህም አትራፊ ሆነ ወደ ቤት ተመለስማ ከስረህ ሰው እንዳልመስልህ ነው ሐዲሱ متفق عليه ነው ቡኻሪና ሙስሊም ዘገቡት ነው ቅንብሩ ግን وهذا السياق ማለት ይሄ ቅንብሩ ቃላቱ ለሙስሊም የሙስሊምን ዘገባ ነው የመረጥኩት እያሉ ነው ابن حجر رحمه الله ቃል በቃሉ ላይ ችግር የለም አይደል አቱራኒ ተظኑ አተظኑኒ እንደማለት ነው ተገነ አቱራኒ ሊአኹዘ ጀመለከ ወለስፋም አተظنኒ وتحسبني አትገምተኝ ነው ትገምተኛለህ እንዴ እንዲያትገምተኝ እንደዛ አክሰር ምን ያከሰኛ ብለህ ነበር አይደል አለቀልኝ አከሰረ ብለህ ገምተኝ ነበር አይደል እንደምንለው ማለት ነው ማከሱ ከይቃሉ ማከሰሁ ማከሰተን ሻሐሁ ለአጂ እንቃስ الثمن በጣም ተጭኖ ተከራክሮ ዋጋውን ዝቅ አድርጎ ሲገዛው ሰውየው ከሌማ ተጭኖኛ ዛሬ ምንለው ነገር አለ እዛ ተጭኝ የምገዛህና ማከሰህ መሆንን ገምተ ነበር አይደለ እንዳትገምተኝ በልንካ ግመልህም ብረህም ይዘክር ብለው አፍነክቱት ነው ምንድነው የምንረዳው ከዚህ ሐዲስ ጠቅለል ባለ መልኩ ሑስነል ቂያዳ ያመራር ብቃትና ማማር ራስቦ ችግር ያጋጠመውን ሰው መጥቶ በአካል ምን ሆነ ችግር ብሎ ፈልግለት ምንድነው የሚሰማችሁ هذا رسول الله صلى الله عليه وسلم እንደዚህ ተራ ሰዎች ጋር ወርደው ምን ላግዝህ የሚሉ ነብይ ነበሩ ይሄ ሁስነል ቂያዳ ነው ያመራር ብቃት ነው የሚያሳየው ወሁስነ الرفق ጓደኛ ማለት መኪናው ተበላሽቶበት እያየ እየሳቀ ጥሎ መሄድ አይደለም ምን ላግዝህ አብሮ ቁጭ ብሎ ከኋላ ሆኖ ሌላ መኪና እንዳይገጨው የሚፈታተው ካለ ፈታቶ አግዞ አብሮ ጓደኞ መሄድ ትልቅ ነገር ነው ቢያቅስ በዱዓ የግድ ነው አን የኩነ ቃይዱሁም ወአሚሩሁም ፊ ሳቀቲሂም መሪው ሰው ከፊት ነበር የሚሆነው ብዙ ጊዜ ትልቅ ባለስልጣን ከፊት ነው የሚሆነው እሳቸው ከኋላ ችግረኛውን ሁሉ እያዩ እንዲጓዙ ከኋላ ነበር የሚሆነው ብዙ ጊዜ فيكون في مخرة الجيش ከወታደሩ ኋላ ሆኖ መሄድ ያመራር ብቃት ነው የሚያሳየው ቃፊራም እንደዛው ነው ከፊት ከፊት እየሮጠ ጓደኛ ጥሎ የሚሄድ ሰው አይወደድም ከኋላ እየፈቀደ አይዞች እያለ የሚሄድ ሰው የሚፈልገው طيب ሌላው ረህመቱ ነብይ ሰለላሁ ዐለይሂ ወሰለም ወራፈቱ የነብያችን ርህራሄና እዝነት ጃቢር በዚህ ችግር ላይ ሲያዩት ሳያግዙት ግመሉ መፍትሄ ሳይፈልጉለት አልሄዱ ወዳውን ደግሞ እቺ መታ መታ ያደረጉ ግመሏ መታ መታ ያደረጉበት ማንኛውም ነገር ሰበብ ይፈልጋል ይባላል هذه الضربه منه منه صلى الله عليه وسلم ከነብያችን የተገኘችው መምታት ሙዕጂዘቱ ظاهره ናጢቀቱ بانه رسول الله حقا እውነተኛ ረሱል መሆናቸውን የሚያመለክት ተአምር ነበር ይለናል የከሳ የደከመ ግመል ነካክተው ከግመል ሁሉ የተሻለ ግመል ማድረግ ይሄ ሙዕጂዛ ነው ሌላው جواز البيع والشراء من الامام لرعيته ለመሪው ሰው ለባለስልጣኑ መሸጥም ሆነ መግዛት እንደሚቻል ነው አሁን ሻጭ ገዢ መሪው ሻጭ ተመሪው ተቃራኒ ቢሆን ያው ነው እንግዲህ ሽጥልኝ ሲሉ አልሸጥም ያለበት ዋጋ ወይ እንዲጨምሩለት ማንፈልጎ ሊሆን ይችላል ታቸው ግን ዛሬ ጫን ብሎ ገዙት ለማስመሰል ከዚያ በኋላ ኋላ ላይ ምን እንደ ተጭኝ የገዛውና ዋጋውን የቀነስኩብህ መሆን ገመትክ እንዴ እንዲያትገምት ብርህም ግመልህም ወሰድ ያሉት ለማንኛውም ይሄ እንደ ማዕሲያ እንደ ሙኻለፋ አይወሰድም ሸጥን ያሸጥ መባባሉና እንደዚህ መገመትም ቢኖርም <clears throat> ይሄ ነገር ያው ግዳጅ አይደለም ሸጥልን ያሉት እንጂ ግዳጅ አላስገደሉትም ፈቅዶ ነው መጨረሻ ላይ ሸጥላቸው ሌላው ዋጋውን ባንቀበል ዋጋው ላይ ከተስማማ ሸጥኩልህ ገዛሁ ከተባባለ ዋጋ ባይቀበልም ግብይቱ ይጸድቃል ማለት ነው የሚያሳየው አሁን እዚህ ጋር ዋጋ አልከፈሉትም ግን ተስማምተዋል እዛ ድርሻ ነው መስጠት አላቸው እሳቸው ማከፈልቱም ቆዩ ኋላ ሲያመ የነብዩ ሽያጭ ላይ እዛ ላይ እንኳን ችሮታ መስኦታ ሰጭ ነበሩ ማለት ነው ሌላው የባልደረቡ ውስጣዊ እርካታና ደስታ ፈላጊ ነበሩ በሐቅ ይቀልዱ ነበር ነብዩ አለይሂ ሰላም ይሄው ማዛሃብ ቢልሐቅ ነው እውነታቸው ነው ሽያጭ ነው ግን መስጠት የፈለጉት ደግሞ በተዘዋሪ እየቀለዱም እውነት ነገር ላይ ያሳዩ እንደነበረ አንድ ሴት መጣችና ጀነት እንዲገባ ዱዓ አድርጉልኝ አለቻቸው አሮጊት ናት በጣም እሳቸው ያው ቀልድ ፈለጉና መቼም ሽማግሌ ብዙ ቀልድ አይገባውም እንጂ ሽማግሌ እኮ ጀነት አይገባም አሏት አሮጊት ጀነት አይገባም ወዳውን ለቅሶ ጀመረች እሱ ደነገጠች ወደ ለቅሶ ቀጠለች ምን ሆንሽ አሮጊት ጀነት አይገባም እያልኩኝ አለቻቸው እና ኳንቻ አትገቢም አላልኩሽም አሮጊት ጀነት አይገባም የ33 አመት እድሜ ወጣት ነው የሚገባው ጀነት አሮጊት ሆኖ አይገባም እኮ ያልኩሽ ብለው አሳሳቋት በላ እሺ ሌላው ሰበቡን ማድረስ አንፈተር ለችግሩ ሰበቡን ማድረስ የግድ ነው ነብዩ አለይሂ ሰላቱ ወሰለም ከጃቸው ውሃ ፈለቀ ተብሏል አይደል የቃ ውሃ ካለቀ ከጀው ውሃ ፈለቀ ያንጠጥቶ ዘለቀ የዘመተው ጭፍራ ሆያሉ የሚገዛጡት ነገራችን ሷሂበል መንዝማዎችና ውሃ ዝም ብሎ አልፈለቀም ሰበብ አለው እጃቸውን ውሃ ውስጥ ነክረው ሲያወጡት ነው የተንቧቧው ሰበብ ይፈልጋል ግመሉም የሮጠው ትንሽ ነካ ነካ አድርገው ደብደብ አድርገው ነው እንጂ ዝም ብሎ አልተነሳው ለማለት ነው ሰበቡን ማዘዝ የግድ ነው የሚሸጠውን ነገር ማቅረብና ለሚገዛው ሰው ማስረከብ የሻጭ ግዴታ ነው ጀዋዙ በይዕ አሱሪ ምንድነው ስዕላዊ ልበላችሁ ስዕላዊ ግብይት እንደሚቻልም ያሳያል ነው አሁን ግብይቱ አልቋል ብያችኋል በአንድ በኩል በአንድ በኩል ምንነቱ አልቋል ግብይቱ ጸደቀ ሐቂቃው ግን ተሻጩን ሲያስረክብ ዋጋውን ሲያስረክብ የሚሆነው ሱሪ በሷር ነው جواز البيع السوري ቅርጻዊ ቅርጻዊ ሽያጭ ማለት ነው ያው ስምምነቱ ማለቱ ነው فهو لك ان وتنشاء وتملكا على اي حال አንድ ሻጭ እቃው በሚሸጥበት ሰዓት መኖሪያ ቤትን የሚሸጥ ሰው ለምሳሌ መኖሪያ ቤትን ይሸጣል ሰው ቸግሮት ግን ምን ይላል ለሁለት ወር ላታስወጣኝ የዘንድሮን ልኖርበት ይስማማሉ ይቻላል አይቻልም ይቻላል ከሱክነ ዳሪ አልሙባዓቲ ሸህራን ወር ልቀመጥበት ምናምን ነገር አሁንም መኪና ሽጥልኝ እሺ ያ መኪና ለማን ሆነች ሚሽዋር አለችኝ ያቺ ሚሽዋር ደርሼ ልመጣበት ወዘተ ይቻላል ነው የሚያሳየን ያው አንዳንድ ነገር ምን ይላሉ في عند حديث አለ نهى عن الثنيا الا ان تعلم من حديث አለ እንደዚህ ላደርግ ብሎ ሽጨልሃለሁ ግን ይሄን ላደርግ የሚባለው ነገር የታወቀ መሆን አለበት ለምሳሌ ልጓዝበት አለ መኪና ሽጥልኝ ሽጨልሃለሁ ግን ሆነ ቦታ ደርሼ ልመጣበት አለ የት ነው ደርሶ የሚመጣው መታወቅ አለበት አሁን ጃብር እቤቴ ነው ያለው መኖሪያው ቤት መዲና ነው ይታወቃል አለዛ ሪያድ ሽጦ ጅዳ ለህልበት ቢል እዚህ ማከል የሚያጋጥመው ችግር አለ መኪና ደግሞ በነዱት ቁጥር የሚፈጠር ችግር አለ የሚያልቅ አላቂ ነገር ነው ጎማው ይበላል ወዘተ ነገር አለው አላያል መታወቅ አለበት ነው ሌላም ነገር ይሁን ሙስሊሙና على شروطهم من الحديث ሌላ ስላለ الا شرطنا حل حراما او حرم حلالا ሐላልን حرام حرامን ሐላል የሚያረካል ሆነ በስተቀር ቅድመ ሁኔታ ማስቀመጥ ያው ሙስሊሞች በተዋዋሉት ነገር ላይ መጽናት አለባቸው ግደታቸው ነው የሚል ሐዲስም አለ ይሄን ያስቀምጣሉ ዙሮ ዙሮ ቅድሚያ ቅድመ ሁኔታ አስቀምጦ መሸጥ ይቻላል ያ ነገር የሚታወቅና ከሸሪዓ ጋር የማይጻረር ከሆነ ነው ቀጥሉ وعن بسم الله وعنه قال اعتق رجل منا عبدا له عن دبور لم يكن له مال غيره فدعا به النبي صلى الله عليه وسلم فباعه متفق عليه وعن جابر بن عبد الله معنى وعنه ማለት ተውላጠ ስሙ የሚመለሰው ወደ ጃቢር ነው وعن جابر بن عبد الله رضي الله عنهما انه قال اعتق رجل منا عبدا له عن دبور ولم يكن له مال غيره فدعا به النبي صلى الله عليه وسلم فباعه አሁን ጃብር ተዘገበ ነው አለ ቃል አዕተቀ ረጁሉን የሆነ ሰው ያለው አለው ባሪያውን ሚነማ ከኛ የሆነ ሰውዬ አብደን ማለት ባሪያን ለሁ የሱ የሆነውን بمعنى عبده እንደማለት ነው عن دبور حر ያለው ግን እኔ ስሞት ነው ያለው عن دبور ማለት የኋላ ማለት ነው ያው ድቡር አለውር ጥሬ ፈጋራ ማለት ነው ወይም ኋላ ማለት ነው ከኋላ ስለሆነ ነው ያው መቀመጫችን ድቡር የተባለው ስለዚህ አንዱ ቡሪ ማለት እኔ ስሞት አንተ ሁርነህ አለው አንድ ባሪያው ያው ነው እሱ ከሞተ ለሌላ እንዳያገለግል ሊሸጥ ነፃ ሊያወጣው ማለት ነው ወለም يكن له مال غيره እኔ ከሞት ሰርዶ ያብቀል ነገር ነው ወለም يكن له مال ገንዘብ አልነበረውም ሰውየው غيره ከዚህ ከባሪያው ውጪ ከባሪያው ውጭ አንድም ገንዘብ የለም ለወራሽ ጥሮት የሚሄደው ከዛ ምን አደረጉ ነብዩ አለይሂ ሰላም ፈዳአ ቢህ ነብዩ ሰለላሁ ዐለይሂ ወሰለም ጠሩት አስመጡት ፈባአሁ ከዛም ሸጡት አስመጥተው እንዴት እኔ ስሞት ወርነ ትለዋለህ አግባብን የሌለው ስራ ይሰራው ብለው ስሞት ወርነ የተባለውን ባሪያ ሽጠው የዳ መክፈያ ያደረጉት ነው የሚለው የራሱን የዳ መክፈያ ሌላ ገንዘብ ከሌለው ችግር አለ ማለት ነው ቤተሰቡም ይቸግራል እሱም ሄዳ ይኖርበትም ይችላል እዚህ ጋር የሚያሳየው <clears throat> <clears throat> ዱቡር ማለት ነቂዱል ቁቡል የፊት ተቃራኒ ዱቡር ይባል ቁቡል ፊት ለፊታችን ያለው ነው ዱቡር ከጀርባችን ያለው ማለት ነው አለቀው ቢሞት ይሰይድ ባይሆን ሁርምት ሆኖ እኔ ስሞት ነው ያለው فهذا يسمى مدبرا كتاب المدبر የሚባል በፍቅህ ደረጃ ደበርቱከ ወይም ደግሞ እኔ ስሞት ሁርና ካለው ሙደበር ይባላል ያባረው ሙደበር ማለት ከባሪያው ቀጥሎ ከባሪያው ኋላ ሁርም ይሆን ማለት ነው اتق الرقيق بعد موت المؤتق بان يقول سيد الرقيق انت حر بعد موتي እኔ ከሞትኩ በኋላ ሁር ነህ ይሄ ምን ይባላል ሙደበር ይባላል ለምን لان الاتك دبر الحياه لان الاتك دبر دبر الحياه ሁር መባላ መባሉ ከህይወት መጨረሻ ላይ ስለሆነ ዱብረ ሀያት ስለሆነ ነው ከአለቃው ህይወት ቀጥሎ የሚመጣ ስለሆነ ኋላ ተባለ ስለዚህ እኔ ስሞት ወርነህ ማለቱ ሁክሙ ይበቃል አሁን ያሸጠው ምንድነው ነብያሽ የሸጡት ገንዘብ ስለሌለው ብቻ ነው ان الرقيق المدبر يعتق من ثلث مال المتوفى الا من راس ما لا من راس ايوه لا من راس مال التركه لان حكمه حكم الوصيه لان كل منهما لا ينفذ الا بعد الموت وهذا مذهب جمهور العلماء እዚህ ጋር ትልቅ አህካም ነው እየነገረን ያለው አንድ ሰው ሲሞት መናዘዝ የሚችለው በስንት ገንዘቡ ነው በስንተኛው ፐርሰንት ነው በአንድ ሶስተኛው ነው ወይም ከዛ ያነሰ ነው እንጂ ከዛ የጨመረ መናዘዝ አይችልም አሁን ባሪያ ባሪያ በሚልበት ሰዓት ምን ሊሆን ነው በአንድ ሶስተኛው የዚህ ባሪያው አንድ ሶስተኛው ዋጋው ማለት ነው ሁር ይሆናል ሲሶስ ለሆነ ለሟቹ አንድ ሰው ለምሳሌ ሶስት ሺህ ያወጣል ቢባል የስሞት ካለው ሊናዝ የሚችለውና በአንድ ሺ በኩል ሁር ሆኗል ማለት ነው ቀሪ ስንት ነው ሁለት እጅ ቀረ ማለት ነው ያንን እንግዲህ ወይ ሰርቶ ከፍሎ ሁር ይሆናል ከፈለገ ማለት ነው የሚያሳየውና አሁን እዚህ ላይ አንድ ሶስተኛው ሁር ሆኗል ይሄ ባሪያ ከዚህ በኋላ ግን አሸጡት እንዲሸጥ አደረጉት ይሄው ማግባብ አይደለም ብለው ማለት ለምን አብዛኙ ባሪያ ነው ሰውየው አብዛኙ ባሪያ ሆኗል እና ምናሉ ጀዋዙ በይዕ المدبر እኔ ስሞት ሁር ነው የተባለውን ባሪያ መሸጥ እንደሚቻል ያሳያል ለዚህም ኢማሙ ሻፊዒ ኢማሙ አህመድ ይቻላል ብለዋል አስፈላጊ ሆኖ ከተገኘ መሸጡ አንድ ሶስተኛ ሁር ቢሆንም መሸጡ ይቻላል ይሄው ነብያችን አለይሂ ሰላቱ ወሰለም ሽጠዋልና ይላሉ እንደ ወስያ ስለተወሰደ አንድ ሶስተኛ ሁር ቢሆንም መሸጥ ተችሏል አስፈላጊ ሆኖ ከተገኘ አንዳንዶቹ ደግሞ ጭራሽ ይቻላል ችግር የለውም ይሏሉ አሉ ደግሞ ለጉዳይ አስፈላጊ ከሆነ እንደሰው ለምን አመር ሐዲስ ይላሉ ለማንኛውም ሀብት የሌለው ሰው በሚሞትበት ሰዓት አዞ ምን ብሎ የለበትም ለወራሾቹ ጥሎ መሄዱ ራሱ خیر ነው የተሻለ ነው የተሰውስ ቢሆን እየተቸገረ ለውጭ ሰደቃ ሰደቃም ከሆነ ለዛው ጥሏቸው ለህርዝ ሲዋሉ የተሻለ ነው ከፋቢል መርኢትመን ኢትመን አን ይضيع من يعول ይላል የሚቀልበውን ማስራብ መቀለብ ግድታ የሆነበትን አንድ ሰው ማስራቡ ለወንጀል ይሆ በቂ ነው ተባለ ስለዚህ ወራሾቹ እየተቸገሩ አሳልፎ እንደዚህ አድርጉልኝ የሚል ሰው በጣም ያሳዝናል ብዙ ገንዘብ ያለው ችግር የለም ወደፊትም የሰዓድ ሐዲስ ሊመጣ ይችላል ያለው ገንዘብን ለሶድቅ ቢላቸው አይሆንም ግማሽም ቢላቸው አይሆንም ከዛ ምን አላቸው ሁለት እጅ አይቻልም እሺ አንድ ሶስተኛ ስላቸው አንድ ሶስተኛውም ሲበዛ ነው ግን ይቻላል አሉ ሩብ ምናም ብታርገው ጦር ነው ማታቸው ነው እሺ ሌላው ስራ ላይ ተቀዳሚ መቅደም ያለበትን ስራ መቅደም መስራት እንዳለብን ነው የሚያሳየው ዋጅብ ይያለ ሱና አይሰራም ዋጅብ ይያለ ሱና አይሰራም حرام እና ከራህ ነገር ቢመጣ حرامን ተከላክለን ከራህ ነው መስራት ያለብን እንደው ግድ ከተገደድን ማለት ነው ስለዚህ አሃም መቀደም አለበት ቀዳሚው መቀደም አለበት አንገብጋቢው መቀደም አለበት አሁን እዚህ ጋር ቤተሰቡ እየተቸገረ ለውጭ ሰው ተናዞ ሰውየው ነፃ ማውጣት ማሰቡ አግባብ አይደለም ዋጅቡ ቤተሰቡን ማስቻል ነው መጀመሪያው ማለት ነው የማንኛውም የሰው ልጅ ሸሪዓን የነቀፈ ስራ ከሰራ ያ ስራ ውድቅ ነው መመለሰ عليه امر فهو رد ነው ይሄ ሰውዬ ቤተሰቡ የተቸገረ ሁር ማለቱ ሁር ማለት ጥሩ ነበረ ወንጀል የሰራ ሰው መፋ ወንጀል ማበሻው ባሪያ ሁር ማለት ነበረ ግን አሁን ላይ ይሄን ባሪያ ከባርነት ነፃ ከማውጣት ቤተሰቡን ከችግር መገላገልና ማውጣቱ የተሻለ ይሆናል በሚል ነው ቀጥሎሽ وعن ميمونة زوج النبي صلى الله عليه وسلم رضي الله عنها أن ثأرة وقعت في سمن فماتت فيه فسئل النبي صلى الله عليه وسلم عنها فقال ألقوها وما حولها وكلوها رواه البخاري وزاد أحمد والنسائي في سمن جامد نو وكلوها مالش طرو وعن ميمونة رضي الله عنها زوج النبي صلى الله عليه وسلم أن فأرة وقعت في سمن فماتت فيه فسئل النبي صلى الله عليه وسلم عنها فقال القوها وما حولها وكلوه رواه البخاري وزاد أحمد والنسائي في سمن جامد وعن ميمونه ميمونه ከምትባለው ስራዋን አላህ ይወደድላትና የነብዩ አለይሂ ሰላቱ ወሰለም ባለቤት ከሆነችው ተዘገበ ነው መይሙና ቢንቱ መን እሺ አነፈረተን አለች የሆነች አይጥ ወቀዓት ወደቀች ፈራ ፋራ ትባላለች በሁለቱም ያስከዳል የሆነች አይጥ ነገር ወቀዓት ወደቀች ፊ ሰምኒን ዘይት ላይ እንበለው ወይም ቅባት ላይ ማለት ነው ፈማተት فيه ዛሬ ወርቃ ሞተች እንግዲህ መቼም አቁስሏት አትሞትም እዛው እንደተነከረች ይሟጨጫትና ያዛት እዛው ላይ ሞታ ተገኘች ማለት ነው ከዛ ምን ያድርጉት ያንን ስብ ለምሳሌ ጆክ ላይ ሆነ እቃ ነገር ላይ ያስቀምጠ ነው ዘይቱ ይገግራል እዛ ላይ ጥመታ ሞተች ምን ይሁን ነው فسئل النبي صلى الله عليه وسلم ነብያች ተጠየቁ እንዳለ ሁሉም ገደል እንጣለው ወይስ ሌላ መፍትሄ ያለው ላለመክሰር አሏቸው فقال النبي عليه الصلاه والسلام አሉ አልቁሃ አይጧት ማለት ነው ሃ የሚለው ተውላጠ ወደ አይጧን ነው የሚመለሰው ወሩሩአት ማለት ነው ወማ ሐውለሃ የነካካውንም ዙሪያውን ያለውንም ሰውነቷ የነካካውን ቅባት እንደዚሁ ቆርጣችሁ ጣሩት አሉ ወኩሉሁ ነው ብሉትም ዘይቱን ነው ወኩሉሃ ከሆነ ወዲያ የሚሄው ለዛ ነው የጠየቁት ወኩሉሁ ያንን ዘይት ብሉት رواه البخاري ቡኻሪ ዘግቦታል ሐዲሱን ነው አሁን እዚህ ጋር ስብ ሲባል ዘይት ሲባል ብዙ አይነት ነው ጃሚድ ያለ ደረቅ ማለት ነው አይጥ ብትገባበትም አንድ ነገር ቢገባበትም ያይነካው ብቻ እንጂ ሌላው ማይነካካ ፈሳሽ ደግሞ አለ ፈሳሽ ከሆነ አንድ ነገር ከገባበት እንዳለ ይቀላቀላል አንዱ ካንዱ ምን ለየው ነገር የለም ይሄ ተነጅሷል ይሄ አልተነጅሰም ይሄ ቆሽሿል ይሄ ቆሽሾ የሚባል ነገር የለም ስለዚህ ይሄ ዘገባ አምታች ስለሆነ ቡኻሪ የቡኻሪን ዘገባ ከዘገቡ በኋላ ወዛደ አህመዱ ወነሳኢዩ ሐዲስ በሐዲስ ይፈሰራል በሌላ ዘገባ አህመድና ነሳይ በዘገቡት ፊሳምንን ብሎ ጃሚድን ምልቃል አለ ጃሚድ መሆን አለበት ማእ ማን ነው ማእ ያደ ፈሳሽ አይደለም የሚፈስ አይደለም ድርቅ ያለ ነው ማለት ነው ጃሚድ ማለት የደረቀ ዘይት ነውና የነካካውንም ቆርሶ መጣል ሌላውም መብላት ነው እሺ ጃሚል ባይሆንስ ጃሚልማ ካልሆነ የገባው ነገር ሁሉ ሰሚበክለው ሁሉንም ወደ መጣል ነው እንደ ዝም ብሎ የሚባል ነገር የለም ጃሚል ጀመደል ማው ይባላል ያው ፈሳሽም ነገር ቢሆን ሁሉ ሳኢልን يجمد جمدا وجمودا ሰላጃ ስናስገባው ለምሳሌ እንዳለ ጃሚድ ይሆናል ሰልጅ ይሆናል ማለት ነው ይደርቃል እንደዛ ከሆነ የነካካውን ጥሎ ያልነካውን መብላት ይቻላል ማለትን ያሳያል ነው አሁንም እዚህ ጋር እበይ ለህዲያ ምን አገባው እዚህ ያመጣው ይሄን ነገር ለመሸጥ መለወጥ ነው ያመጣው ሐላልና ሐራም ላይ አይደለም ያመጣው አይደለም ሐላል ነው ከተባለ መሸጡም ይበቃል ማለት ነው አይጥ ነካውን ጥሎ ሌላውን መሸጥ ይበቃል መብላ ከተፈቀደ መሸጥም ይቻላል የሚገዛውም ሰው ያው አይጥ ገብቶ አንድ ሲለው ያን የነካውን ወዲያውን ቆርጠህ ይሄኛው ነው መሸጥልኝ ዋጋው በዝንግ ታደርግልኛለህ ካለው ሊስማሙ ይችላሉ ማለት ነው ቀጥሉ وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم وإذا وقعت الفأرة في السمن فإن كان جامدا فألقوها وما حولها وإن كان ماء فلا تقربوه رواه أحمد وأبو داود وقد حكم عليه البخاري وأبو حاتم بالوهم طيب የቡኻሪን ዘገባን ያስቀደመልን ቅድም ያ ግልጽ ነው ሷሂህ ነው ምንም ሸክ የሌለው ነገር ስለሆነ ነው መያዝም ያለበት ነገር ስለሆነ ነው አሁን ደግሞ ضعيف ሐዲስ አመጣ ግን ከቅድሙ ከሷሂህ ሐዲስ ጋራ ያንን የሚያብራራ ነው የሚሆነው ማነው ላይ ችግር የለብንም وعن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم اذا وقعت الفأرة في السمن فإن كان جامدا فالقوها نزغدم وما حولها وإن كان مائعا فلا تقربوه رواه احمد አይነወንም رواه احمد አይባልም مررت باحمد رايت احمد جاء احمد ታምና አይገባውም ይሄ ወአቡ ዳውድ አቡ ዳውድም ዘግበውታል ወቀድ ሐከመ عليه البخاري الزهر ሰይማሙ البخاري አስተያየታቸውን ሲሰጡ ፈርድ ፈርደዋል ወይ ወስነዋል ወአቡ ሐቲምን አቡ ሐቲምም ቢልወህሚ ሐዲስ ላይ ወህም አለበት ወህም ማለት ዝም ብሎ አንሶ መጫን አንዳንድ ሰው ዝም ባሻሁር ባሻሁረን የሚወራ ሰው አለ አይደል እንደዛ ያለ ሰው አለበት ዘገባው ላይ ማለታቸው ነው ስለዚህ ሐዲሱ ضعيف ነው ባይሆን ቅድሙ ሐዲስ የቅድሙ ሐዲስ ስለሆነ የሚያብራራው ችግር የለውም ማዕናው የቅድሙ ሐዲስ የሚያብራራ ምንድነው የሚለው اذا وقعت الفأرة አይጥ ከወደቀች ፍሰምኒ ስብ ነገር ላይ ቅባት ነገር ላይ فإن كان جامدا ደረቅ ሰርጅ የሆነ ከሆነ فالقوها አይጧን ወሩሯት وما حولها ዙሪያውን ያለውንም وإن كان مائعا وإن كان مائعا ፈሳሽ ከሆነ ደግሞ ያወደቀችበት አይጣ የገባችበት فلا تقربوا ጭራሽ እንዳቀርቡት رواه احمد وابو داود يدل الحديثان على نجاس الفرع አይጥ ነጃሳ መሆኗን የሚያመለክት የቅድሙም ያሁንም ሐዲስ ከቆሻሻ እንደምትቆጠር ነው የሚያሳየው ነብዩ አለይሂ ሰላቱ ወሰለም ግደሉ ብለዋል አይጥን ግደሉ ብለዋል ወሰማha ፋሲካ እሷ አመፀኛ ነች ብለዋታል ስለዚህ እስብ ላይ ከገባችና ከሞተች የነካካችው ነገር ሁሉ ይነጀሳል ያን እሷንም ሆነ የነካካችው ነገር መጣል የግላል ነው እዚህ ጋር ኢማሙል ሐፊዝ ምን ይላሉ ለም ياتي تحديد ما يلقى ባይሆን ምን ያህል ግምት ይጣል ዙሪያውን ያለውን ወሩሩ አሉ ምን ያህል 3 ሴንቲ 4 ሴንቲ ስፋት ነው ያዘው ገደብ የለውም አሉና لكن اخرج ابن ابي شيبه من مرسل عطا ان يكون قدر الكفي መዳፍ ያክል አይጥ የምታርፍበት መቼም ከመዳፍ አይሰፋ ማለት የመዳፍ ያክል ጣሉ የሚል ነገር አለ ወሰነዱህ ጀይዱን ባይሆን ሙርሰል ነው እንጂ በቅየቱ ሰምን አው ለበን አው ነሁማ مما ليس حولها طاهر يجوز اكله واستعماله فلا تصل النجاسه الى كل اجزائه እንትንም አለ ለምሳሌ ዘባዴ የምንለው ነገር አለ እርጎን ማለት እርጎ ድርቅ ያለ ከሆነ ያው የነካ ያካችሁን ብቻ የሚጣል ነገር ከሆነ ሌላው መብላት እንደሚቻል ያመለክታል ጦሃራ ነው መሸጥ መለወጡም ይቻላል ነው የሚለው ፈሳሽ ከሆነ ግን ስለሚቀላቀል ያው እንደማይቻል ነው ያሳየው ኩሉሁ ለይሰ አምረን ያው ብሉት ማለት ግዴታ አይደለም በነገራችን ላይ አንዳንድ ጊዜ ትዕዛዝ ሆኖ በግድታ ማያዛለ ብዙ ጊዜ ትእዛዞች ትእዛዝ ግድታ ናቸው ግን አንዳንድ ጊዜ ትእዛዘው ዛሂሩ ስታውስ ግን ትዕዛዝ አይደለም ስለዚህ ለምሳሌ ወኩል ወሽረቡ ሀታ ምንድን የሚል ነገር አለ ሀታ የተበየነ ከጥላ ቢዱ ከጥላ ሱድ የሚለው ማለት ነው ተከልክሎ የነበረውን ነገር አሁን ተፈታችኋል ብሎ የሚል ነገር ይመጣል መብላት አለባችሁ ካልበላችሁ ተቀጣላችሁ ማለት አይደለም በትበሩት ወንጀል የለውም ማለት ኢባሃ ነው የሚያከለው አሁንም እዛ አይጥ ወደቀችበትን ዙሪያውን ጥላችሁ ሌላውን ብሉት አረ አረ እንደው አይጥ ከገበይ ዘውስ አልነካከም እጥላለሁ ካለ መብቱ ነው ግድት አይደለም ይብላ የሚለው ባይሆን ሊበላ ይቻላል ማለት ነው እንግዲህ አንዳንድ ነጃሳዎች ሌላውን ነገር ሲነኩ ሊነጅሱ የሚችሉ ሊነጅሱ የማይችሉ ነገሮች እንዳሉ ያመለክታል في الحديث دلاله على جواز ملامسه النجاسه لازالتها ሌላው ደግሞ ነጃሳን ለመጣል የግድ መንካት አለብን አይደል ይቻላል ነው ቦታውን ማጽዳት እጁን ማጽዳት ነው ከዛ በኋላ አሁን ላይ ጓንቱ ምኑም ስላለ ብዙ መጠቀሚያ ሚላቀው ጭልፋው ምኑም ስላለን ችግር የለውም وعن أبي زبير رضي الله عنه وعن أبي زبير قال سألت سألت جابرا عن ثمن سنون والكلب فقال زجر النبي نبي, نبي صلى الله عليه وسلم عن ذلك رواه مسلم والنسائي وزاد إلا كلب سيد وعن أبي الزبير قال سألت جابرا عن ثمن السنور عن ثمن السنور والكلب فقال زجر النبي صلى الله عليه وسلم عن ذلك رواه مسلم والنسائي وزاد إلا كلب صيد ከአቡ ዙበይር ተዘገበ ምን አለ ሰአልቱ ጃቢረን ጃቢርን ጠይቀው ነበረ አን ثمن ሲነውሪ አንር ታቀላችሁ አንር ያንርን ዋጋ መቀበል ይቻላል ወይ ድመት ማለት ነው ወንድ ድመት ማለት አንር ምንለው ለማዳ ያልሆነውን ነው ድመት ምንለው ለማዳው ነው እንግዲህ ከተማ አደጋቸው ስለዚህ ድመትን ሽጦ ሲነውር በነገራች ያቺኛ ድመት ችግር የላትም ተባ አንተ ማን ሲነውሪ ያ ያአንርን ዋጋ ከመቀበልና ወልከልቢ ውሻን ሽጦ ዋጋውን ከመቀበል ጃብርን ጠየውና ፈቃል ጃብር መልሰጠን ዘጀረ ነብዩ ማን ነሃን ነብዩ ማለት ነው ነብያችን ከልክለዋል عن ذلك ከዚህ ነገር የስነውርንና የከልብን የውሻና የአንርን ዋጋ ከመቀበል ከልክለዋል አስነውሩ አልህሩ ወልቂጡ وهو حيوان اليف من الفصيله السنوريه ይላል ሴት ከሆነ ሲነውራህ ትባላለች ወንድ ከሆነ ሲነውር ይባላል ለብዙዎች ደግሞ ሰናኒር ይባላሉ ብዙ ድመቶች ለማለት ከልብ ማለት ደግሞ ተናካሽ የሆነ እንስሳ ማለት ነው ያው ብዙ ጊዜ ለሚጮህ ነው ከልብ የሚባለው ተናካሽ የሆነ ሁሉም ከልብ ይባል ነበር ውሻ ኮን ሰው የለለ ሲናከሳ አንድ ውሻ ኮኔ ሰው ነው ውሻ አይደለም ግን ተናካሽነቱን አይተን ውሻ እንለዋለን ስለዚህ ሁሉ ሰብዑን አቁር የሆነ ሁሉ ከልብ ይባላል ግን ይሄ ስያሜ ከልብ የሚለው ያው ለሚታወቀው ለሚጮኸው ውሻ ነው ከልብ የተባለው ሴት ከሆነ ምን ትባላለ ከልባ ወንድ ከሆነ ከልብ ነው የምንለው ብዙ ከሆኑ ኪላብ እንላቸዋለን ወከሊባ ወኪላ ወኪለባት ኩላይባትን የሆነች ደግሞ ኩላይባ ይሏታል ወይም ተስግር ለማድረግ አላየሃል ይሄን ከልክለዋል አለ ዘጀረ ማለት ዘጀረሁ يزجره زجرا بمعنى منع منعه ونهاه ማለት ነው وامره بالكف እንዳትነካ እንዳትቀበል ከተባለ ዘጀረሁ ይባላል ስለዚህ በዋጋው መጠቀም አይቻልም ነው ባይሆን ወዛድ ጨምሯል አለ ነሳይ ኢላ ከልበሰይድን ላደን የሚያሰረጥኑት ውሻ አለ ላደን ለቤት ጠባቂን መጠበቂያ የሚባል እሱ ሲቀር ኢላ ከልበ ሰይድን የአደን ውሻ ሲቀር እሱስ መሸጡ ይበቃል ያው ማሳደጉም ስለሚበቃ ማለት ነው لا صيد صيد صاد الطير وغيره يصيده صيدا اصطاده تنسه وامسكه بمشقه فالطير مصيد والرجل صائد አው የሚታደነው አውሬ መስል ይባላል አዳኙ ሷኢድ ይባላል ሷኢድ ማለት ያው አድነው አንድ አውሬ በኃይል መያዝና አርዶ መብላት ማለት ነው ሐዲሱ የሚያሳየው ምንድነው ሲነውር መሸጥ አይቻልም ዋጋውን መቀበል አይቻልም ማሳደጉ ድመትን ቢቻልም መሸጡ አይቻልም ማለት ነው የሚያሳየው ለምን ነብያችን ከልክለዋልና ወለማ في الصحيحين ان امراه دخلت النار في هره حبستها لا هي طعامتها اذ حبستها ولا هي تركتها تاكل من خشاش الارض لو ያው ማሳደጉ እንደሚቻል ነው ድመት የሚያሳየው ባይሆን መሸጥ አይሆንም ይያ ነው ወለአና ጧሂራቱ في الحياه በህይወት እያለች ጧሂራ ነች وهذا مذهب طائفه من العلماء ومنهم الحنابلة ان صحة البيع أو مشهد كتفق إذ صحة البيع إنما تكون في عين مالية والسنور ليس بمالنا የሚሸጥ ነገር ያው ገንዘብ ንብረት ይባላል አሁን ይሄ ጋር አይሸጥ ማለታቸው ንብረት አይደለም ማለት ነው ጅምሁሩ ዑለማ ግን መሸጡ ይበቃል ነው የሚሉት እዚህ ጋር አትሽጥ አትቀበል ማለታቸው እንደው ድመት ሽጦ የሚገኝ ዋጋ የሚመሰገን የሚበረታታ አይደለም አትቀበለው ተው እንደ ማለት እንጂ አይበቃም ለማለት አያመለክትምና ይበቃል የሚል የጅምሁር ዑለማ አቋቋም አቋም አለ እንደው ከትልቅ ሰው ድመሸጠ መባል ጥሩ አይደለም ወዳታው እንደምንለው ማለት ነው وان هذا مما اعتاد الناس هبته واعارته والسماحه فيه ብዙን ጊዜ ድመትን መሸጥ ሳይሆን የተለመደው መስጠት ነው ማዋስ ነው መቸር ነው ውጭ አየን እንጂ ውሻ ናውሰር ነው የሚባለው ድመትም ናውሰር ነው የሚባለው የድመት ልጅ ስለዚህ አትሽጥ ማለታቸው አሁን ለመከልከል ሳይሆን እንደው ሰጣው ዝም ብለህ ለቀቅለት እንደዚህ ነው የተለመደው ለማለት ያክል ነው ይላል ولكنه خلاف الظاهر ነው ያው እስከ ከለከል ድረስ ከከላ ብሎ መውሰዱ የተሻለ ይሆናል በሚል ሌሎች ደግሞ አይቀበሉትም طيب የውሻ ዋጋ መቀበል አይቻልም ይሄ ሰው የሆነ ሐዲስ ነሐ ነብዩ አንተ ምን ከልብ የሚል ሌላ ሐዲስ አለ በግልጽ የሚያሳይ መሸጡ ዋጋው መቀበሉ አይቻልም ውሻ ጭራሽ ነው እሺ ኢላ ከልበ ሰይድን የሚለው ዘገባም ضعيف ነው እያለ ነው ለዚህም ነው የተጨቃጨቁበት ዑለማዎች ይላል فذهب الجمهور ومنهم الامامان الشافعي واحمد الى تحريم بيعه ውሻ መሸጥ አይበቃም በሚለው ጅምሁሩ ዑለማ ኢማሙ ሻፊና ኢማሙ አህመድን ጨምሮ ሄዷል የአደን ቢሆን አዝር ጠበቂያም ቢሆን የእንስሳ መጠበቂያ የንብረት መጠበቂያ ቢሆን ማሳደጉ ይፈቀድ እንጂ መሸጡ አይቻልም በሚለው ሂደዋል አንዳንድ ዑለማዎች መጠቀሙ ከተፈቀደ መሸጡንም ያ እንደሚቻል ያመለክታል የሚል ነገር አላቸው ሌሎች ግን ላ የሞተ እንስሳ ለምሳሌ ቆዳው ማምገፉ ማምቦ መጠቀም ይቻላል ግን መሸጥ አይቻልም ያን ነገር ይላሉ አቡ ሐኒፋ መሸጡ ይቻላል ማሳደግ ከተፈቀደ መሸጡም ይቻላል የሚል አቋም አላቸው ይለናል ያው እንግዲህ ያለ ኺላፍ ሲመጣ አስተማማኙ ይዞ መሄድ ነው የሚሻለው አስተማማኙ አይበቃ የሚለውን ይዞ መሄድ ነው የሚሻለው አይበቃ የሚለውን ይዞ መሄዱ የተሻለ ያማረ ነው ሀዳ ማሳደግ ከተፈቀደ ሰውየው ከየት ያገኛልና የሚያሳድገው ካል በመስጠት ስጦታ መሰጣት አለባቸው የተረፈዋን እንደሚሰጠው እንደማይከለከለው ይሄም ደግሞ ከሱ መጠቀም የተረፈውን ነገር ለጎረቤቱ ለጓደኛው ለዘመዱ ቢሰጥ ምን ሊሆን ነው ነው